بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين شيخ الإسلام ابن تيمية عقيدة الواسطية جمرا زاري أسرى أردت نيو كفلاينا ዛሬ የቁርአን መረጃዎችን ጨርሰን ወደ ሀዲስ እንሸጋገራለን ኢንሻአላህ። መጨረሻዎችን የቁርአን አያቶች አሁን አይተን ከዛም ወደ ሀዲሶች እንሸጋገራለን። የመጨረሻው ኢትባቱ ሩእየት ልሙእሚኒና ሊረብህም የውም አልቅያማ ሩእየት ልሙእሚን ኢስባቱ ሩእየት ልሙእሚኒና የሙእሚኖች ማየትን ማስበት ሊረብህም ጌታቸውን የውም አልቅያማ የውም አልቅያማ ላይ አማኞች አላህን እንደሚያዩ የምናሰብትባቸው የቁርአን አያቶችን እናያለን። እዚህም ላይ አላህ ይጠብቀን ኺላፍ ተፈጥሯል። ከፊሎቹ ጭራሽ አላህ አይታይም የውመል ቂያማም ቢሆን አሉ። ሌሎቹ ይታያል ላሉና ይታያል ብለን ስንል ግን አቅጣጫን ሳናሰብት ነው አሉ። أهل السنة والجماعة الله تبارك وتعالى يوم القيامة لا من በተጨማሪ ሲያዩት ደግሞ አላህ የዛኔም ከላያቸው ሆኖ ነው ይህንን ያሰብታሉ። ያለ አቅጣጫ ይታያል የሚሉት አሻዕራዎች ናቸው። ፍጹም አይታይም የሚሉት ሙዕተዚላዎች ናቸው። ሙዕተዚላዎች እዚህ ላይ በአሻዒራዎች ላይ ያላግጡባቸዋል፣ ይስቁባቸዋል። ምክንያቱም አንድ ነገር ይታያል ከተባለ እንዴት ነው ይታያል ከተባለ በኋላ ያለ አቅጣጫ የሚባለው? አንድ ነገር ከታየ የግድ አቅጣጫ ሊኖረው ይገባልና ይህን ማለታችሁ ትክክል አይደለም፣ ወይ አቅጣጫ አስብቱ፣ ወይ ደግሞ ጭራሽ አይታይም በሉ እንደኛ ብለው ያላግጡባቸዋል። አልሙሂም ትክክለኛው ምንድን ነው? አላህ ተባረከ ወተዓላ ይታያል ለአማኞች የውመል ቂያማ። ሲታይ ደግሞ ረሱል ዓለይሂ ሰላቱ ወሰላም ሐዲስ ላይ እንዳሉት ጌታችሁን ታያላችሁ ልክ ጨረቃን እንደምታዩ ብለዋል። እንደሚታወቀው እይታን በእይታ ማመሳሰል እንጂ የሚታየውን በሚታየው ማመሳሰል አይደለም። እንደሚታወቀው ጨረቃን የምናየው እኛ ከታች ሆነን ጨረቃ ከላይ ሆና ነው። እንደገና ዑሉው የአላህ ተባረከ ወተዓላ ሲፈት ዛት ነው እንዳሳለፍ ነው ከአላህ የሚነጠል ነገር አይደለም ከላይ መሆን ወቀውልህ ውጁህ የውመኢዝ ናظራ ኢላ ረቢሃ ናظራ ፊቶች የዛኔ ተመልካቾች ናቸው ኢላ ረቢሃ ወደ ጌታዋ ናظረቱን ተመልካች ናት ይላል ይህንን ነገር ወደ መጠባበቅ ተጠባባቂ ናት ይላሉ አንዳንዶቹ ወደ ጌታዋ ይሄ መመልከት ሳይሆን መጠባበቅ ነው። ግን እዚህ ላይ ትክክል እንዳልሆነ ዕለሞቻችን አብራርተዋል። ምክንያቱም መጠባበቅ ቢሆን ኖሮ ኢላ አያስፈልገውም ነበር። ለምሳሌ ነቨርቱ ኢላ ፉላን ይባላል። ወደ ገሌ ተመለከትኩኝ ነው። እንደዚህ ከኢላ ጋር በምትመጣ ጊዜ ሌላ ትርጉም የላትም መመልከት እንጂ ይላሉ። ያኛው ግን መመልከት ሳይሆን መጠባበቅ ኢላ ጋር አይመጣም። ዝም ብላ ብቻዋን ነው። ያኔ በኢላ ሳትራመድ ትመጣለች። ነዘርቱ ፉላንን እገሌን ተጠባበቅኩት። ያኛው ግን ነዘርቱ ኢላ ፉላን ይሆናል። ስለዚህ እዚህም ላይ ወደ ጌታ መመልከት ነው እንጂ ሌላ ነገር አይደለም። ሌላው እዚህም ላይ እዚህ ላይ ባያመጡትም እንኳን እነ ኢማሙ ሻፊዒ እንደ መረጃ የተመረኮዙበት አንድ ትልቅ ነገር አለ። ያም አላህ ስብሓነሁ ወተዓላ ስለ ካፊሮች ሲናገር ከላ ኢነሁም አን ረቢህም የውመኢዝን ለመሕጁቡን ይላል። የዛኔ እነሱ ከሃዲያን ከጌታቸው የተጋረዱ ናቸው ይላል። አይመለከቱትም። ይሄ ነገር እንደ ቅጣት ነው የተወሳው ካፊሮቹ ላይ ማለት ነው። ስለዚህ አማኞችም አያዩትም ከተባለ ልክ እንደ ካፊሮች እንደተቀጡ ማድረግ ነው የሚሆነው። ሌላ በርካታ ሀዲሶችም አሉ እንደዚሁ የውመል ቅያማ አንድ አማኝ ከሚያገኛቸው ትልልቅ ጸጋዎች ውስጥ በቅድሚያ የሚጠቀሰውና ትልቁ የአላህ ተባረከ ወተዓላን ፊት መመልከት ነው። ከሚያገኛቸው ጸጋዎች በሙሉ ትልቁ ማለት ነው። ካፊሮች ደግሞ ከሚያቃጥላቸው እሳት ከሚመገቡት አስቀያሚ ምግብ የበለጠ ትልቁ ቅጣት ከአላህ ተባረከ ወተዓላ መጋረዳቸው ነው እና ይሄ ያኔ በጣም ግልጽ የሆነ ነገር ነው። በጣም ግልጽ ነገር ግን በጣም እጅግ በጣም ግልጽ በሆኑ ጉዳዮች ላይ እንኳ ኺላፍ ተፈጥረዋል። አላህ ይጠብቀን። ለሁማ የሻኡና ሊለዚነ አሕሰኑ እነዚያ ላሳምሩ አለ አልሑስና ሑስና አላቸው። ያኔ ሑስና ጀነት ተብሏል። ስለዚህ አሕሰኑ አልሑስና ጀነት አላቸው። ወዚያዳ ጭማሪም አለ። ይሄ ጭማሪ ወደ አላህ ተባረከ ወተዓላ መመልከት እንደሆነ ተገኝቷል። እንግዲህ ተፍሲር ስናይ መጀመሪያ ቁርአን አንድ የቁርአን ክፍል ሌላኛውን ይፈስራል። ከዛ ቀጥሎ ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ቁርአን ይፈስራሉ። ከዛም ሰሓቦችም እንደዚሁ ከነቢዩ ዓለይሂ ሰላቱ ወሰላም በርካታ ትምህርቶችን ወስደዋልና ይፈስራሉ። ሰለፎቻችን በእነዚህ በእነዚህ ተፍሲሮች እንመረኮዛለን ትልልቆቹ የተፍሲር ዕልሞች ናቸውና እዚህም ላይ ወዚያዳ የሚለው ከረሱል ለ ሰላት ወሰላም ተፍሲሩ ተገኝተዋል። ዚያዳ የሚለው ወደ አላህ ተባረከ ወተዓላ መመልከት እንደሆነ ማለት ነው። ስለዚህ ከዚህ የበለጠ ተፍሲር እንግዲህ ከየት እንደሚመጣላቸው ጥያቄው ለነሱ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ወደ ጌታ መመልከት ነው እያሉ ነው። ለሁም ማ የሻኡነ ፊሃ ወለደይና መዚድ ለነሱ አላቸው ለአማኞቹ የፈለጉት ነገር በሷ ውስጥ አለ በጀነት ውስጥ ወለደይና ወለደይና እኛ ዘንድ ደግሞ መዚዱን ጭማሪ አለ። ይህ ጭማሪም እንዳሳለፍ ነው ወደ አላህ ተባረከ ወተዓላ መመልከት ነው። وهذا الباب في كتاب الله كثير አሉ ይሄ ርዕስ ፊ ኪታቢላሂ በአላህ መጽሐፍ ላይ ከሲሩን ብዙ ነው ያኒ ይሄ ባብ ሲሉ ያሳለፍ ነው አጠቃላይ ማለት ነው አስማኡ ሲፋት የአላህ ተባረከ ወተዓላ ባህሪዎችን በተመለከተ ብዙ ነገር ተብሏል ቁርአን ላይ ሰፊ ነው ነገር ግን ያው በዚሁ አሳጥሮታል እሳቸው ወመን ተጀበረ አልቁርአነ ቁርአን ያስተነተነ ሰው ጣሊበን ሊልሁዳ ነገር ግን ቅንን መንገድ ፈልጎበት ቅንን መንገድን ከቁርአን ያገኛለሁ ምክንያቱም አላህ ቅኑን መንገድ አብራርቶታልና ብሎ ያለ ሰው ተበየነ ለሁ ለእሱ ግልጽ ይሆንለታል ጠሪቁል ሐቅ የእውነት መንገድ ግልጽ ይሆንለታል ነገር ግን የያዘውን ላለመልቀቅ ለምሳሌ ከአባቶቻችን ተገኘ ከአካባቢ ሸኾቻችን ተገኘ ተብሎ የያዘውን ላለመልቀቅ የእሱን አቋም የሚያጠናክር ነገር የሚያነፈንፍ ከሆነ ቁርአንና ሀዲስ ላይ ግን ይሄ አስቸጋሪ ነው የሚሆን ቅን መንገድ መፈለግ መቻል አለበት። ቅን መንገድ ከቁርአንና ከሀዲስ እንጂ ሌላ ቦታ ላይ ተፈልጎ ሊገኝ አይችልም፣ ሊፈለግም አይገባውም። ይህንን ቁርአንና ሀዲስ ደግሞ ልንገነዘበው የሚገባን ከሰለፎቻችን እንጂ ከማንም በመጣ እውቀት አይደለም። ምክንያቱም ከዛ በኋላ የመጡ ሰዎች አንደኛ በእውቀት ከነሱን በእጅጉ ያነሱ ናቸው። ሁለተኛ ነገር ደግሞ ኪላፉ በጣም በርትተዋል ከነሱ በኋላ ማለት ነው። ለዚህም ነው ሐታ ቁርአን ተፍሲር ላይ ሸይኹል ኢስላም ምን ይላል? ከሰለፎቻችን የተገኘው ኪላፍ በጣም በአብዛኛው ኪላፍ ተነውዕ ነው እንጂ ኪላፍ ተዋድ አይደለም ይላል። ኪላፍ ተነውዕ የሚባለው እኔ አንዱ ከሌላው ጋር የሚጻረር ልዩነት ሳይሆን እንዲህ አይነት ልዩነት ውስጥ የማይገባ ተፍሲር ነው። ለምሳሌ ቁርአንን ማነው ዋዕተሲሙ ቢሐብልላህ ብሎ ሲል ቢሐብልላህ ብሎ ሲል ኢስላም ነው ይላል አንዱ፣ ሌላው ደግሞ ቁርአን ነው ይላል። ይሄ አንዱ በቁርአን ቢገልጸው ሌላኛው በኢስላም ቢገልጸውም ግን ያው ነው። እንዲህ አይነት ልዩነት ነው ያለው እነሱ ጋር። ኪላፍ ተዋድ የሚጻረር እርስ በርሱ የሚጣረስ አይነት ልዩነት ግን ብዙ አይገኝም ይላል ቁርአን ተፍሲር ላይ ማለት ነው። ቀጥለን እንግዲህ ሀዲሶችን እንጀምራለን። አልስትድላሉ ዐላ ኢስባቲ አስማኢላሂ ወሲፋቲሂ ሚነ ሱና። አሁን ደግሞ የአላህ ተባረከ ወተዓላ ስሞችና ባህሪያቶችን በተመለከተ የነቢዩን ዓለይሂ ሰላቱ ወሰላም ሀዲሶችን እያመጡ መረጃ ያቀርባሉ ሸኹ ከዚህ በኋላ ثم في سنة رسول الله صلى الله عليه وسلم ደግሞ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሱና አሉ ፈሱነቱ ሱና ቱፈሲሩ ልቁርአን ሱና ሲባል አንዳንዶቻችን እንደምናስበው የግድ ሁሌ ሲመጣ ዋጅብ ያልሆነውን ነገር የሚያመላክተው ዋጅብ አለመሆኑን የሚያመላክተው ሱና ብቻ ሳይሆን ሱና አጠቃላይ መንገድም ሱና ይባላልና ይህ ግንዛቤ ውስጥ መግባት አለበት። አንዳንዶቻችን ሱና ሲባል እኛ ጋር የሚመጣው እኔ አንድ ሰው ቢሰራው የሚመነዳበት ነገር ግን ቢተወው የማይቀጣበት የሆነውን ነገር ነው። ግን ሱና ሲባል አጠቃላይ የነቢዩ ዓለይሂ ሰላቱ ወሰላም መንገድ፣ አካሄድ ከዓቂዳ ጀምሮ እስከ ፊቅህ ድረስ ሱና ይባላል። ፈሱነቱ ትፈሲሩ ቁርአን ቁርአንን ትፈስራለች፣ ወቱበይንሁ ታብራራዋለች፣ ወተዱሉ ዓለይህ በሱ ላይም ወደ እሱ ታመላክታለች። تدل ያኒ ተዱሉ ታመላክታለች ሲባል እሱ ቁርአን ያመላክተው ነገር ላይ ታመላክታለች። ምንም አይነት መጣረስ መለያየት የሚባል ነገር የለም በቁርአንና በሐዲስ መካከል። መጣረስ መጋጨት አለ ብሎ በውስጡ የመጣበት ሰው ወይ የግንዛቤ ማጠር ነው ወይ ደግሞ ትንሽ በሽታ ቢጤ ያለ ማለት ነው። ይሄ ሁሉ የሚወገደው በየቂንና በትምህርት ነው ተዱሉ አለ ልቁርአን ወቱዓቢሩ አንህ ስለ እሱም ትገልጻለች ቁርአን እንግዲህ እንደሚታወቀው በሀዲስ ይብራራል አላህ ስብሓነሁ ወተዓላ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይህም ብሏቸዋል አንተ ላይ ቁርአን አወረድን በእነሱ ላይ የተወረደውን ታብራራላቸው ዘንድ እንደውም አንዳንድ ዑለሞቻችን ምን ይላሉ? በአጠቃላይ ነቢዩ ዓለይሂ ሰላት ሰላም የተናገሩ ሀዲሶች በሙሉ ቁርአንን የሚያብራሩ ነገሮች ናቸው። አንዳንድ ሰዎች ቁርአንን ብቻ ይዘን እንሄዳለን እኛ የቁርአን ባለቤቶች ነን ብለው ሀዲሶችን እስከ መጣል ደርሰዋል። ነገር ግን የሚገርመው ነገር እነዚህ ሰዎች ሶላት ይሰግዳሉ። ሶላትን ከየታምተው አምተው እንደሚሰግዱትም አላሁ አለም። ምክንያቱም ሶላት እንዴት መሰገድ እንዳለበት ነቢዩ ለ ሰላት ወሰላም ናቸው ያብራሩት። ቁርአን ላይ አራት ረክዓ፣ ሁለት ረክዓ፣ ሶስት ረክዓ የሚል ነገር የለም። ዘካም እንደዚሁ ዘካም ዘካ ማውጣት እንዳለብን ተነግሯል እንጂ ገንዘብ ሲሆን ምን ያህል ነው፣ ግመል ሲሆን ምን ያህል ነው፣ ከብት የመሳሰሉ ነገር ኒሳቡ ምን ያህል ነው፣ ሐውል እኔ ይሄ የመሳሰሉ ነገሮች ሁሉ የተብራሩት ቁርአን ላይ ነው እና ደግሞ መንቀሳቀሻም የሚላቸውም ጭራሽ ማለት ነው። እንዲህ አይነት ዒባዳዎችን ለመስራት ማለት ነው ወማ ወሰፈ ብሂ አረሱሉ صለ ዐለይሂ ወሰለም መልእክተኛው የገለጹበት ረበሁ ብሂ በሱ ረበሁ ጌታቸውን አዘ ወጀል ሚነል አሓዲስ የስሓህ ግን ትክክለኛ የሆኑ ሀዲሶች ማለት አለቲ ያቺ ተለቃሃ አህሉል ማዕሪፋ የእውቀት ባለቤቶች ሀዲስ እውቀት ባለቤቶች ማለት የተቀባበሏት የሆነች የተቀበሏት የሆነች ቢልቀቡል በመቀበል ትክክል ነው ብለው የተቀበሉት። ይህንን ነገር የሚለዩት ደግሞ የሐዲስ ዑለሞቻችን ነው። እዚህ ላይ በጣም ጥንቃቄ ያስፈልገዋል። አንዳንድ ጀማሪ ተማሪዎችም በዚህ ጉዳይ ላይ ሰዎችን ያደናግራሉ። ምናልባት ኪታብ የመጻፍ አቅምም ሊኖረው ይችላል። አንዳንዶቻቸው በሼኹል አልባኒ ላይ ሁሉ ይጻፋሉ። ለምሳሌ ስልስለት ሐዲስ ሰሒሐ ላይ ተከታትለው ይጻፉባቸው አሉ። ግን የሚገርመው ነገር አላህ ሼኹል አልባኒን ነገር ከፍ አደረገው። የእሳቸውን ክብር ከፍ አደረገው አላህ ተባረከ ወተዓላ። እነሱ ጭራሽም እንደው አንዳንድ ሰው ካልሆነ በቀርም አያውቃቸውም። በእርግጥኛ ሼኹ አልባኒ አይሳሳቱም ለማለት አይደለም። ይሳሳታሉ፣ ሌሎች ዑለሞቻችን እንደሚሳሳቱት። ነገር ግን እንዲህ አይነት አደብ ባልተሞላበት አቅምን ያላገናዘበ አይነት ምላሽ ያደረጉባቸው ሰዎች ስላሉ ይህንን ማንሳት ይሆን ብዬ ነው። ለምንድን ነው አንዳንዴ ዑለሞቻችንን እንድንጥል የሚገፋፉ ንግግሮች ይደረጋሉ። ለምሳሌ ሼክ አልባኒ ተስሒህ ላይ ተሳሁል አለበት ይላል አንዳንድ ሰው። እኔ ደካማ የሆነውን ሰሒህ ይላሉ። ሌላው ደግሞ በተቃራኒ ምንያቸዋል ሰሒህ ሀዲሶችን ضዒፍ ያደርጋል ይላቸዋል። ሌሎች ዑለሞቻችንም እንደዚህ አይነት ነገር ላይ እንደዚህ በእንደዚህ አይነት ነገር ላይ ብዙ ነገር ተብሏል እና ጥንቃቄ ያስፈልገዋል ሼክ አልባኒን እኛ ሳንሆን የምመሰክርላቸው ትልልቅ ዑለሞቻችን እነ ኢብኑ ባዝ፣ ሌሎችም ትልልቅ ዑለሞች በዘመናችን የእሱ አይነት የሀዲስ እውቀት እንዳልመጣ እውቀት ያለው ሰው እንዳልመጣ እንዳልነበረ ተናግረዋል። እና የእነዚህ ሀዲሶች ትክክለኝነትና ትክክለኛ አለመሆን የሚወሰደው ከዑለማ አልሐዲስ እንጂ ከሌሎቹ አይደለም ነው። ሐታ አንዳንድ ዑለሞቻችን አሉ። ለምሳሌ ሀዲስ ላይ እንደዚህ ተስሒና ተድዒፍ ላይ ብዙም የሙሐዲሶቹን አይነት እውቀት የሌላቸው አሉ። ተቀባይነት አይኖረውም ማለት ነው። ثبوت النزول الإلهي إلى السماء إلى سماء الدنيا على ما يليق بجلال الله يا الله تبارك وتعالى مورد إلى السماء الدنيا ولا قربته دنيا ولا قربته من ولا قربته عفوا سماء ማለት ወደ ቅርቢቱ ሰማይ ዱንያ ያኒ ቅርብ ነው። አላማ የሊቆ ግን ለአላህ ተባረከ ወተዓላ ልቅና በሚገጥመ መልኩ ማለት ነው። ይሄ ማለት ምንድን ነው? የአላህ ተባረከ ወተዓላ መውረድ እንደ ፍጡራን መውረድ አይደለም። የፍጡራን መውረድ ደግሞ እንደ አላህ ስብሓነሁ ወተዓላ አይደለም። በርካታ ሲፋቶች ላይ የምንለውን እዚህ ላይ እንላለን። እዚህ ላይ የምንለውን ቀጣዮች ላይ እንላለን። ሚዛን ነው። فمن ذلك مثل قوله صلى الله عليه وسلم ينزل ربنا إلى سماء الدنيا ጌታችን ይወርዳል ወደ ቅርቢቱ ሰማይ ኩለ ለይለቲን ሁሉም ሌሊት ላይ ሒነ የብካ ፍሉቱ ሌይል ልአክር በሚቀር ጊዜ የሌሊቱ አንድ ሶስተኛ የመጨረሻው ክፍል የመጨረሻው አንድ ሶስተኛ ክፍል በሚቀር ጊዜ ፈየቁል መላይካ አይደለም የሚወርደው አንዳንዶቹ እንደሚሉት ምክንያቱም መላይካማ ቢሆን ኖረ የሚወርደው እንዴት እንደዚህ ይላል? መን የድዑኒ ፈአስተጂበ ለህ መላይካ ወደ እሱ ዒባዳ ይጠራል እንዲ? አምልኩኝ ብሎ ይጠራል እንዲ? ለምኑኝ ብሎ ይጣራል እንዲ? አበደን መን የድዑኒ ማን ነው የሚለምነኝ? ፈአስተጂበ ለሁ ለሱ ምላሽን የምሰጠው ይላል። ዱዓውን የምቀበለው መን የስአሉኒ ማን ነው የሚለምነኝ የሚጠይቀኝ? ፈአዕጢአህ እሰጠዋለሁኝ አለ መን የስተግፊሩኒ ምህረትን ደግሞ የሚጠይቀኝ ማን ነው? ፈአግፊረ ለሁ ለሱ ምህረትን እለግሰዋለሁኝ ይላል። ሐዲሱ ሙተፈቁን ዐለይህ ነው። ቡኻሪና ሙስሊም ዘግበውታል። ትንሽ ወደ ኋላ ተመልሰን ቅድም ፈውዛንም ሸርሓቸው ላይ ይህንን ነገር አውስተውታል። ሌሎች ዑለሞቻችንም ያወሱታል። አላህ ተባረከ ወተዓላ ይታያል የሚለው ነገር ላይ አንዳንድ ሰዎች ምን ብለዋል? አላህ አይታይም ካሉ በኋላ አንዳንድ መረጃዎችን ያመጣሉ። አንደኛው ላ ትድሪኩል አብሳር ነው። አይኖች አያገኙትም። መጀመሪያ ይሄኛው <clears throat> إدراك ሲባል ከ رؤية የተለየ ነገር ነው። إدراك يعني ማካበብ ነው። إحاطة ነው። إحاطة የአላህ ባሮች ደግሞ በአላህ ላይ ማካበብ አይችሉም። ይህንን አንልም እኛ የው ቂያማም ቢሆን ማለት ነው። ያዩታል ግን ያካብባሉ በአላህ تبارك وتعالى አንልም። እንደውም ጭራሽ ይላሉ ፈውዛን አያቱ እንደውም ላ አብሳር የሚለው አላህ እንደሚታይ የሚያመላክት እንጂ አይታይም የሚል ነገር የያዘ አይደለም በውስጡ ይላሉ። ሌላው ለን ተራኒ የሚለውን ነገር ይጠቀሙበታል። ለዚህም ዘመክሸሪ ለን ያኒ ለተእቢድ ነው። እንግዲህ ለን ሐርፍ እስትቅባል ናት፣ ወደፊት ለን ተራኒ እንደዚሁም ነፊ ናት፣ ትነፈያለች። ለምሳሌ እንደገና ለእስትቅባል ታደረገዋለች ፊዕሉን ድርጊቱን ማለት ነው። ለምሳሌ ያእኩሉ ለን ያእኩላ ሙዳሪዕ የነበረውን ወደ ሙስተቅበል ያደርገዋል። እንደገና ደግሞ ነፊ ነው። ይሄ ነፊ ግን ለተዕቢድ አይደለም። ዘመክሸሪ ግን ተጠቀመበትና ለተዕቢድ ለዘላለም ጭራሽ አይታይም፣ መቼም ቢሆን አይታይም ማለት ነው። ነፊ ያለበት በእርግጥ ግን ለሁሌ አይደለም። ለንተራኒ አለው እንግዲህ አላህ ተባረከ ወተዓላ ለሙሳ ማለት ነው። <clears throat> ስለዚህ ለንተራኒ ካለው ለተዕቢድ ነውና ለን ብሎ ማለት ስለዚህ ዱኒያም ላይ አኼራም ላይ መቼም ቢሆን አታየኝም ማለት ነው ይላል። ግን ይሄ በጣም ትልቅ ስህተት ነው። ብዙ ናሕውዮችም ረድ አድርገውበታል ዘበክሻይ ላይ ይህ ትክክል እንዳልሆነ ማለት ነው። ካፊሮች ሞትን በተመለከተ አላህ ተባረከ ወተዓላ ወለን የተመነሁ አበደን ብሏል። መቼም አይመኙትም ሞትን ማለት ነው። ግን የውመል ይመኙታል። እዚህ ዱንያ ላይ ግን አይመኝትም ነው። አሁንም ሙሳ አላህ ተባረከ ወተላን ዱንያ ላይ ማየት አይችልም። የው መልቅያማ ግን ያ ያል ነው። እንኳን ነብዮችና እንኳን ነብዮችና ምንም ጥርጥር የለውም አማኞች አላህ ስብሓንሁ ወተዓላን ይመለከታሉ። እዚህ ላይ ኑዙልን በተመለከተ ደግሞ የአላህ ተባረከ ወተዓላ መውረድ ለአላህ ልቅና በሚገጥም መልኩ ነው። ከፍጡራን ጋር የሚገጥምና የሚመሳሰል አይደለም በጭራሽ። ከይፍያውን አናውቀውም፣ ከይፍያውን አናውቀውም። ኢትባት አነ አላህ የፍራሕ ወየድሐክ አላህ ስብሓነሁ ወተዓላ ይደሰታልም ይስቃልም የሚለውን ነገር እናሰብታለን። ይህንንም ከየት አገኛችሁ ተብለን ብናል ብንባል እኛ አማኞች ነን። የምንከተለው ቁርአንና ሀዲስ ነው። ሐዲስ ላገኘ ነው አመን። ነቢዩ ዓለይሂ ሰላቱ ወሰላም ተናገሩት አመን። የምንከተለው የግሪክ ወይም ደግሞ የሌላ ሀገሮችን ፍልስፍና ሳይሆን የነቢዩን ዓለይሂ ሰላቱ ወሰላም ዋሒ ነው። የነቢዩ ንግግር ዋሒ ነውና ለላሁ አሸዱ ፈረሐን ሌላ አላህ ተባረከ ወተዓላ አለው አላህ የበረታ ትልቅ የሆነ ደስታ የበለጠ ደስታ ቢተውበት ዓብዲሂ በባሪያው ተውበት ሚን አሐዲኩም ካንዳችሁ ቢራሒለቲሂ በግመሉ ከሚደሰተው ሌላ ሐዲስ ላይ ተብራርቷል ያ ሰው ምንድን ነው የሚበላውን የሚጠጣውን ግመሊቱ ላይ ጭኗል ያቺ ግመል እንግዲህ የሚበላውን የሚጠጣውን አጠቃላይ ይዛ ትጠፋበታለች። መጨረሻ ላይ ሰውየው ደካክሞት ዛፍ ጥላ ስር ተኝቶ ተስፋ ቆርጧል። ቀና ሲል ያችን ግመል ይመለከታታል። በዛ ጊዜ ከደስታው ብዛት ምን አለ? አላህን ተባረከ ወተዓላ አንተ አብዲ አነ ረቡካል አንተ ባሪያህ ነህ፣ አንተ ባሪያዬ ነህ፣ እኔ ጌታ ነኝ አለ። አክጣ ሚን ሽደት ልፈራህ አሉ ነቢዩ ዓለይሂ ሰላም ከደስታው ብዛት ተሳሳተ ብለዋል። ያ ሰው ከሚደሰተው የበለጠ አላህ ተባረከ ወተዓላ በባሮቹ ተውበት ይደሰታል ነው። የአላህ ደስታ የባሮችን ደስታ አይመስልም። የባሮች ደስታ የአላህን ደስታ አይመስልም። ነገር ግን ደስታ ከመሰረቱ መሰረቱ ላይ ደስታ ነው። ከዛ ትርጉም ልንርቅ አይገባንም። ከይፍያው አይታወቅም። ከይፍያው አይታወቅም ማለት ደግሞ ከይፍያ የለም። እንዳልሆነ ግንዛቤ ውስጥ ሊገባ ይገባዋል። እንደገና የነቢዩ ዓለይሂ ሰላቱ ወሰላም ንግግር የضحك ላህ الله ይስቃላሉ ኢላ ረጁለይኒ ወደ ሁለት ሰዎች የቅትሉ አሐድሁማ አልአኸር የቅትሉ አሐድሁማ አልአኸር አንደኛው ሌላውን ይገላል። ኪላሁማ የድኹሉ ልጀና ሁለታቸው ጀነት ይገባሉ። ይህንን ነገር ነቢዩ ዓለይሂ ሰላቱ ወሰላም አብራርተውታል። ይህንን ሲናገሩ የሚገርመው ነገር ይሄ በጣም ይጠቅመናል ብዙ ሲፋቶች ላይ የነቢዩ አለይሂ ሰላት ወሰላም ባልደረቦች ይህንን ሲስሙ ሲሰሙ እንዴት ነው የሚስቀው? አላህ ይስቃል ይመሳሰል ምን አላሉ። ጭራሽ ይህንን ነገር አላነሱ። ጭራሽ እንደውም የጠየቁት ነገር ምንድን ነው? እነሱ አንዱ ሌላውን ገደለ ተብሏል። እንዴት ነው ሁለቱም ጀነት የሚገቡት? ይሄ ነበር ግራ ያጋባቸውና የጠየቁት። እያኛውን ተቀብለውታል። አላህ ይስቃል የሚለውን ነገር ተቀብለው ከዛ በኋላ እኔ ጥያቄም አላስከተሉም። ያኛውን ግን ጠየቁ። ነቢዩ ዓለይሂ ሰላቱ ወሰላም አብራሩት። ያ ምንድን ነው? ለምሳሌ አማኝና ካፊር ይኖራሉ። ያ ካፊር አማኙን ይገለዋል። አማኙ ሸሂድ ሆኖ ይሞታል ማለት ነው። ከዛ በኋላ አላህ ተባረከ ወተዓላ ለዛ ገዳይ ሂዳያ ይሰጠዋል። መጨረሻ ላይ እሱም በቀጥተኛ መንገድ ላይ ይሞታል። ይሄ ነው ብለው አብራሩላቸው ነብዩ አለ ሰላት ወሰላም እና እነሱ ሰሓቦቻችን እንዲህ አይነት መሰል ነገሮች ያኒ ስፋቶችን በተመለከተ ጥያቄዎችን እያነሱ ተደናግረው የሚያደናግሩ አልነበሩም ፍልስፍና ውስጥም የሚገቡ አልነበሩም እና ተቀብለው ነበር ያለፉት የእኛም አካሄድ ያው ተመሳሳይና አንድ አይነት ሊሆን የሚገባው ነገር ነው የሚሆነው ከእነሱ ጋር ወላሁ አለም እዚሁ እናቆመዋለን إذا رأينا نحن صلى الله على نبينا محمد وعلى آله وصحبه